ያመጣሉ ሐሰኖችን የቻልከውን በድምጽህ አማላቸው ብሎታል ሸይጣን የቻልከው ቢሰውቲ ሰውተሽ ሸይጣን ምንድነው ወል ሚዝማሩ ሚዝማር ሙዚቃ ማለት ነው ወቃል ነብዩ አለይሂ ሰላቱ ወሰላም ቡኻሪ ላይ በተዘገበ ሐዲስ የተናገሩት ነገር አለ ምን አሉ ለየኩነነ ሚን ኡመቲ ከኔ ኡማ ይፈጠራሉ ይመጣሉ ወደፊት ብለዋል أقوام سوت مدامي يستحلون الحيرة أي الزينة زموت من حلال المستقم سوت مدامي في السلوات كأمتنا وصوادنا ثم موسى كأمتي كإسلام كمسلم أمة الإجابة نمثال أمة إسلام يستحلون الحيرة أي الزينة حير مالك زينة مالك زموت من حلال المستقم من مما يتنقصه بزموت من زنان من قبل والحريرة حرنا من حلال المستقم ወልኸምረ መጠጥንም እንደ ሐላል ወልመዓዚፈ ሙዚቃ ነው። መዓዚፍ ማለት ምንድን ነው? መዓዚፍ ማለት ሙዚቃ معازف هذا الموسيقى والمعنى تأتي من المسلمين أقوام يعتقدون أن الزنا ولبس الحرير عقل جائز جائز جائز برد كمان معازف في ترجم من الألو كل ما له نغمة ዜማ ያለው ሁሉ ወሰውተ ሙጥሪ ቅንቀና ያለበት ሁሉ ከልዑድ ክራርም ይሁን ወናይ ፒያኖም ይሁን ወ ጠብል ከበሮም ይሁን ወድፍ ቢጤም ይሁን ሀተል ጀረስ ሀታ ጀረስ እንኳ ሳይቀር ጀረስ ማለት ምንድን ነው? ሸወል ወይንም ደግሞ ፈረሶች በቅሎ አንገት ላይ የሚደረግ ምን ነበር የሚቀራል? ቃጭል ጀረስ ራሱ ክልክል ነው። ለምን ጀረስ እንኳ ቢሆን አሉ አልጀረሱ መዛሚሩ ሸይጣን ብለዋል ነብዩ አለይሂ ሰላቱ ወሰላም ሩዋሁ ሙስሊም እኛ እየተዘገበ ጀረስ አተል ጀረስ ራሱ አንገት ላይ የሚደረገው ምንድን ነው? ቃጭል ቃጭል ራሱ የሰይጣን ድምፅ ነው። አትጠቀሙት፣ ደስ ይላል ብለዋል። ቃጭል እንኳን ሰይጣን ይህ ምን አልዓጀብ ሻፊዒ ኪታብ አልቀዳ የሚባለው ኪታባቸው ላይ አልገይናኡ ለሁ መክሩ ዘፈን ማለት እጅግ አደገኛ ነገር ነው ብለዋል። የሽበሁ ልባጢል መን ይተከረ ምንሁ ፈሁወ ሰፊሁን ቱረዱ ሸሃደቱ እንዲህ የሚያዳምጥ ሰው ምስክር ቢሆን ለቀዷ እንኳ ብለዋል። እንዳታዳምጥ ምስክር መሆን አይችልም። እንዲህ ከመደም አንድ ይሄ ሁለተኛ በጣም አጂብ የአረብ እስራኤል ጦርነት ጊዜ የስድስቱን ቀን ጦርነት ታስታውሳለች። የስድስቱ ቀን ጦርነት በታሪክ እናውቀዋለን። ምን ይላሉ ሸፉ አግለቡ ልገና ልአን ልአዕራፍ ወልሐፈላት በተለያዩ ዝግጅቶች በሰርግ ቤት ውስጥ የሚዘጋጅ ሙዚቃ በአሁኑ ሰዓት ወፊል ኢዛዓት በሬዲዮ የተሐደሱ አን ልሑብ ስለ ፍቅርና ወልሐዋ ስለ ስሜት መሞክን የሚናገር والقبلة على مساقة واللتع على دمينة ووسط الحدود على دمينة ثمانة والقدود على الألف على جعلها لازم من نظر وغيرها من الأمور الجنسية وتلك الحاشة كل التي تثير الشهوة عند الشباب وتعطي الجنسية من يعتبر سنة وتشجعهم على الفاحشة والزينة وتقضي على أخلاق البشرية لتولد أخلاق لا يجب من الشيانة أنا جربنا ميوزيكا بتلاقينا إذا اجتمع الغنى ميوزيكا والموسيقى نستعرض ምን المغنين والمغنية ሴት ዘፋኝ ወንድ ዘፋኞች الذين سرقوا اموال الشعب የህዝቡን የህዝቡን ገንዘብ የሰረቁ ቢስሚል ፈን አርቲስት በሚል መጥተውብናል። አርቲስት ይባላል። ወዛሀቡ ወሰዱ የአምዋልህም ለአውሮፓ ወደ አውሮፓ ወሰዱ የኡማውን ገንዘብ የእነማንን ገንዘብ የአረቦችን ገንዘብ ጥርስ አድርገው ወሰዱ። የእኛን ደግሞ እነማን ወሰዱ? የእኛ ልብስ ሲሳቸው ወሰዱ። ለአውሮፓ ወሰረው አብኒያ ወሰያራ መኪኖች ቤት ሰሩበት። አርቲስቶች ተባሉ፣ ሚሊዮነሮች ተባሉ። የሙስሊም ገንዘብ ነው። የካፊር ገንዘብ ብቻ እንደሆነ የሙስሊሞች ገንዘብ ነው ሁሉ ያነሳው። አፈደ አኽላቀን አሻዓት ኡማውን ምን ውስጥ ነው ያከሰሩ አክሰሩ አክሰሩት እንጂ ጥቅም አልሰጡትም። ዘፈን አዳምጦ ምን ያመጣል? ዘፈን ሰምቶ ምንድን ነው የሚያመጣው? ምንም የሚቀይረው ነገር አለ? የሀገር እድገት፣ የራሱ እድገት፣ የምን ብልጽግና ያመጣል? ምን ወአፍላሚህም ልጅንስያ ወፊል ቀጥቃሽ የሆኑ ፊልሞቻቸውን ለቀቁብን ወከፈነ ልከሲሩ ምን ሸባብ ብዙ ወጣቶች ከስረው ቀሩ ወአሐቡሁም ምን ዱኒላህ አላህን በመተው አርቲስቶችን ወሰዱ ያደስ ይገል حتى كان المذيع وقت حرب اليهود والإسرائيل የእስራኤል የአይሁዶች ጦርነት ጊዜ በ1967 የቁል ልልጅኑድ ለወታደሮች እንዲህ ነበር የሚባላቸው ለሙጃሂዲኖች ከሰባት ነው ከስምንት ሀገር የተውጣጡ ነው ከኢራን ከዮርዳኖስ ከሊባኖስ ከሶሪያ ከግብፅ የተውጣጡ አረቦች ናቸው። ማንን ሊዋጉ? በእስራኤል የስድስት ቀን ጦርነት ጊዜ ከኋላ የሚከተሏቸው በቁርአን አልነበረም። እንደ አልአረቢያ እንደና አልመናር ያሉ ይሄ እንትን ውስጥ የቴሌቪዥን ምርት በእነሱ የሚለቀቀው ሲሩ ቀጥሉ ሊልአማ ወደፊት ሂዱ የኛ አረብ ወታደሮች ሙጃሂዲን ቀጥሉ ወደፊት ተዋጉ አይሁድን በሉት ይላሉ ከኋላ ከእነ ማአኩም ልሙስሊሙ ሱላና ወሱላና ከሌና ከሌ እነ ኡሙ ኩልሱምን የመሳሰሉ ዘፋኞች ከኋላችሁ ከእናንተ ጋር ናቸው ይሉና የማንን ድምፅ ይለቃሉ? የዘፋኝቷን የታዋቂዋን የኡሙ ኩልሱምን ይለቁላቸዋል። ትክክል ነው። ምን አሉ? ሂሩ ከላሁ መዓኩም ቢመዑነት ነበር መባል ያለበት። ሂዱ ከእናንተ ጋር ማን አለ? አላህ አለ። ቁርአን አያ ይለቀቃል፣ ጂሃድ ቀጥታሽ ይለቀቃል እንጂ ሙዚቃ እና አነሃ አሉ ነገሩ ምንድን ነው? ተቱቂሙ ሐሰላተሃ ሸህርያ ወርሃዊ የነበረን የሚያቋሙ እንትን ምን ነበር ሙዚቀኞች ሲያዘጋጁ ኮንሰርት ኮንሰርቱን ወርሃዊ የኡሙ ኩልሱም ኮንሰርት አልቃሂራ ካይሮ ላይ ሲቋቋም የነበረው እንቀይረዋለን ቴላቪቭን በተለያዩ ይሆናል አሸንፍና አሏል። ይችን ዑሰይሚን ተፍሲራቸው ላይ ያነሳል። ወደ ስልሳ አምሳ ምናምንኛው ካስኬታቸው ላይ ፈክር ቁርአን ቁርአን ሲፈክሩ እዛ ላይ ያነሳል። ከኛ ውስጥ ራሱ አንደኛ አረቦችን በስድስት ቀን ውስጥ እስራኤል በትንትናችን ያወጣቸው በስድስት ቀን ሰው እንድትከለል በአንድ እስራኤል ሰባት ስምንት አለ። ለምን ሊበተን ቻለ? ወላሂ ለአላህ ብለው አልነበረም። ለምን ብለው ነበር ይወጡ እንተኝናቸው ተስራቸው ወላሂ ይወጡ ካነ ምን አጅል ዑሩባ አረብነትን ብቻ ለማንገስ ብቻ ነበር ይወጡ ለኢስላም አልነበረም። አምባገነን የሆኑ መንግስቶች ናቸው። እኛ አረቦች በእስራኤል ይደፈር እንደብለው ነው እንጂ ወጡ ኢስላም ይነካ እንደብለው አይደለም። ለቁድስ ብለው አይደለም ይወጡ። ለዚህ ነው በስድስት ቀን ውስጥ ዶጋ መዳ አደረጓል። ተደመርኩም ሰዲኝ ራሱ ቴላቪቭን በተለይ እንገባለን በ1967 ነበር ይላል ኢዘን ተፈርና ሒነማ ወቀፈ اليهود بعد الحرب ከጦርነት በኋላ አይሁዶች የቆመው አየናቸው አላ ቃኢስ المبكي في القدس يذكرون الله على نفسه ቁድስ አጥር ስር ቆመው አሁን ጌታቸውን ያመሰግናሉ እነማን አይሁዶች እነማንን አስወጥተው ሙስሊሞችን ሲዋጉ የተዋጉት ለዲን ነበር አልነበረምና ወላሂ ለዲን ቢሆን ኖሮ አላሁ ማዓና በተቅዋ ከተዋጋ ለዲን ከተዋጋ ለኢስላም ከተዋጋ ነስር አይመጣም ይመስል ወላሂ አላህን ፈተን ፈተን የስልጣን ፍላጎት ከሌለ እውነት ለተውሂዱ ከቆም እውነት ሊተኩነ ከሊመቱ ላሂ ከልዑልያ ከቆም ወላሂ አላህ ይረዳል ለይሰ ቢልዓደድ ወላ ቢልዑዳ በመሳሪያም አይደለም በቁጥርም አይደለም አላህ የሚረዳው አላህ የሚረዳው በምንድን ነው? ቢተቅዋ ዑመር እኮ አንድ የተናገሩት ነገር አለ ወላሂ በጣም የተናገሩት ነገር ጠላት በቁጥር ይበልጠናል፣ ጠላት በመሳሪያ ደግሞ እኛ እኮ የምንበልጣቸው በተቅዋችን ነው ተቅዋ ላይ ከወረን በቁጥር የሚበልጡና የዛን ጊዜ ጦርነቱ የአቅም ጉዳይ ይሆናል፣ የቁጥር ጉዳይ ይሆናል። ተግባባን አይደል? ምላችሁ የዑመር አባባል ገብቷችኋል? ጦርነቱን ስንገባበት አሉ ጅሃድ እነሱ በቁጥር ይበልጡናል። እነሱ በመሳሪያም ስት ይበልጡናል። እኛ የምንበልጣቸው የአላህን መላኢካዎች ለማግኘት መሰረታችን ተቅዋ ተቅዋችን ዝቅ ካለ ዲናችን ወረድ ካለ ቢድዓ ከተቀላቀለብን የዛን ጊዜ ጦርነቱ የቁጥር ጉዳይ በቁጥር ደግሞ አንችላል፣ በብልጠትም አንችላል፣ በመሳሪያም አንችላል። ጦርነቱ የመሳሪያ ጦርነት በተቅዋ ከመጣን ግን ያ ነው እና ሙዚቃ እዚህ በጣም አደገኛ ነው። ብስሚላህ አርራህማን አርራሂም ምን ነበር ያደረግን? ቴላቪቭ ላይ ማን ቴላቪቭ ቴላቪቭ ምንድን ነው? የእስራኤል ዋና ከተማ ነው። ቴላቪቭ ምንብርት ላይ ማን ትዘፍናለች? ጋር እነሱ የእነሱ ቃል ነው። ምን አሉ መሰላችሁ? በስድስት ቃል አርብ ቀን ነው ጦርነት የተጠናቀቀው። ሰይን ስራት ይላል ፈጣሪያችን አሉ እንትኖች ናቸው አይሁድ። እሁድ ጀመረ ዓለምን ሲገነባ እሁድ ጀመረ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ አጠናቀቀ። ቅዳሜን አረፈ። እሁድ ጀመሩት አፈነጅ ጦርነት። እሁድ አፈነጅ ስድስቱን ቀን ቀጠቀጧቸው። ከዛ ከዚህ ምን አደረጉት? ዶግ አመድ አደረጉት። ጁሙአ ላይ ተጠናቀቀ። ቅዳሜን አረፈ። እነማን ተደሰቱ? ፈዓሉ መፈዓሉ ለሰሩት የነሱ አቅም አይደለም፣ የኛ መውረድ ነው። የነሱ ታላቅነት ሳይሆን የኛ ወዲድነት ማለት ነው። ገና ብስሚላህ አርህማን አርሂም ምን ነበር አልገባንም ومن أسباب خروج الفروج الفروج منع المرأة أن تسافر إلا مع ذي مكة الإمام النووي مثلا الإمام الخطابي بسم الله الرحمن الرحيم قال الإمام الخطابي في معالم السنن الإمام الخطابي معالم السنن የሚባለው ኪታባቸው ላይ ምን ይላሉ? ሁለተኛው ጥራት ከሁለት መቶ ሰባ ስድስት እስከ ሁለት መቶ ሰባ ሰባት ባለው ገጽ ላይ መዓ ተህዲድ ኢብን አልቀይም ኢብን አልቀይም ተህዲድ ሰጥተውታል። ተህዲድ ማለት ማጣሪያ አበጥረውታል። ሰነድን እያስተካከሉ ስህተት ያለበትን እርማት ሰጥተውታል። ኢብን አልቀይም ያው ስህተቱን እርማት ሰጥተውታል። خطابي ናቸው ሸይኹ الخطابي معالم السنن የሚባል ላይ መዓ ተህዲድ ኢብን አልቀይም ኢብን አልቀይም ተህዲድ ሰጥተውታል። ወቀድ ይሄ የሳቸው ንግግር ነው። ማርክ ውስጥ ያለው የማን ንግግር ነው? ሸይኹ الخطابي معالم السنن ላይ ያሉት ምን ይላል? ወቀድ ሐበረ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከልክለዋል። አለይሃ እዚህ ልጅ ላይ ክልክል አድርገዋል። የአላህ መላክተኛ አንቱ ታፊራ እንዳትጓል እና ወማዓሃ አብሯት ቢኖር እንጂ ረጅሉን አንድ ወንድ መኖር አለበት። ሶማሕረምን ዘመድ የሆነ ማዕማ ከሷ ጋር መኖር አለበት። ሶማሕረም የሆነ ዘመድ አብሯት መኖር አለበት። እንዳትሄድ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ወቀደ ሐበረ ነቢ ሰለላሁ ዐለይሂ ወሰለም አላህ መላእክተኛ አስጠንቅቀዋል ከልክለዋል አለይሃ በሴት ልጅ ላይ እርም አድርጓል አንቱ ካፊረ ልታይ አበረ ማለት ምንድን ነው ጠንቅቀዋል ከልክለዋል ማለት ነው ሐበረ ሐበረ ተባዕት ነው ሐደረ ራሱ አስጠነቀቀ መሕዙር እንላለን ወቀደ ሐዘረ ነቢይ ሰለላሁ ዐለይሂ ወሰለም አስጠነቀቀ ሐበረ ክልክል አድርጓል መሕዙራት ማለት ሐረማት ማለት እንደሌላ እርም የሆኑ ነገሮች ወቀደ ሐበረ ነቢ ሰለላሁ ዐለይሂ ወሰለም አለይሃ በሴት ልጅ ላይ እርም አድርጓል። አንተ ሳፈረ እንዳትሄድ ለውን አረጅ ሰው ቢኖር ወንድ ቢኖር እንጂ ቱማከኒን ገመዷ አይሆነ ምን አፈሷ ጋር ፈኢባሐቱል መውጣቷን ፍቃድ መስጠት ለሃ ለሴት ልጅ ብቁ ማድረግ ኢባሐቱ ሐላል ማድረግ አልኹሩጅ መውጣት ይበቃላታል ማለት ለሃ ለሴት ልጅ የሰፈሪል ሐጅ በሐጅ ጊዜ መንገድ መውጣት ትችላለች። ማዓደን ሸሩጥ ያለ መስፈርት መውጣት ትችላለች። አለቲ አስበተሃ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያረጋገጡት አለና ማለት ሰላቱ ሱና የሱና ተቃራኒ ይህ ከነብዩ ሱና ጋር ተቃራኒ فإذا كان خروجها መውጣቷ ከሆነ مع غير ذي محرم ያለ ዘመድ መውጣቷ ከሆነ ማዕሲየተን ወንጀል ከሆነ ለም የጁዝ አይበቃም ኢልዛሙ አልሐጅ ሐጅን ማስይዝ ራሱ አይበቃም ሐጅ ዋጅብ ነው ገንዘብ አላት ኢኮኖሚ አላት አዎ አላት አላት ለሐጅ ደርሳለች ናም ደርሳለች ግን ሸርጡ ኋላ አዲስ ተጠቅሰነዋል። አንድ ሴት ልጅ ምን መሆን አለባት? ኢኮኖሚ በጣም ግን ቢሊየነር ናት እንበል፣ ዘመድ የላት፣ አብሯት የሚሄድ የለም፣ ባል የለም፣ ወገኔ ምን ታድርግ? ይወጅባታል? አይወጅባት? አይወጅባት። ሴት ልጅ የግድ ሐጅ ሊወጅባት ብዙ መህረም ወንድም፣ አብሯት ጓደኛ ወይ ባል መኖር አለበት። ሊወጅባት አንዱ ሸርጥ ነው። ለዚህም ነው አለ ኹሩጅ መውጣት ሐላል ማለት ለሐለት የልጅ ፊ ሰፈሪል ሐጅ በሐጅ ጉዞ ትሂድ ማለት ማዓደም ሸሪጧ ያለ መስፈርት ሸርጡ ሳይሟላ ሸርጡ ሳይሟላ ሀጅ ይገባታል። ለምን ገንዘብ አላትን አይባልም። ገንዘብ ስላላት ብቻ አይደለም ገንዘብ ስላላት ብቻ አይደለም። ሸርጡ መሟላት አለበት። አንዱ ሸርጥ ምንድን ነው ብለናል? ذو محرم ዘመድ አብሯት መኖር አለበት የሚል ማዕደን ሸሪጧ መስፈርቱ ሳይሟላት የለ ሐጅ መሄድ አለባት ብሎ ሐላል ማድረግ አለቲ አስበተሃ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያረጋገጡት የሆነ ሰላቱ የሱና ተቃራኒ የልጅ ገንዘብ ካላት ሐጅ ትሄድ ባልም ባይኖር አዎ፣ አባትም ባይኖር አዎ፣ ወንድምም ባይኖር አዎ። አላ ኺላፍ ይሄ ሱና ተቃራኒ የግድ ምን መኖር አለበት? አብሮት ምን መኖር አለበት? የወጆቻችን ጋር ዘመድ መኖር አለበት መኖር አለበት። ከኢዛ ካነ ከሆነ ሁሩጅሃ መውጣቷ መዓ ገይሪ ዚ መሕረም ከዘመድ ውጭ ካለ ጋር ማለት ነው። መዓ ገይሪ ያለ ዚ መሕረም ያለ ዘመድ መውጣቷ ክልክል ከሆነ ማእስያ ወንጀል ከሆነ ያለ ዘመድ መውጣቷ ለነዚህ አይበቃም። ኢልዛሙሃ ማስጎጀብ ማስገደድ አልሐጅ ሐጅ ወጅብብሻል ማለት ራሱ አይፈቀድም። ለምን መውጣቱ ሐራም ነው። ሐራም እንጂ ሁሉ ሐላል መፈለግ አለብን። አንድ ቃዒዳ አንድ principle ዑለማዎች የሚናገሩት አልጋያ ላቱበርሂሩ ልወሲላ ሲል ያሉ ልትገርም ትችላለህ። አልጋያ ላቱበርሂሩን ወሲላ ጋያ ከላይ የምናገኘው ነጥብ ጥሩ ነገር መልካም ነገር ጫፍ ላይ የምናገኘው ጥሩ ውጤት ከታች ያለውን ሐላል እንድንረግጥ አይፈቅድም፣ ይቀራል። ተገባናል? አልጋያ ግብ ግብ ላይ ያለ ነገር ላቱበርዙል ወሲላ ከታች ያለውን መንቀሳቀሻ አይፈቅድም። አልገባችሁ? ይሄ እና አሜሪካ ይህን ይችላል። ምን አይነት አላችሁ መሰላችሁ? ብቻ አንድ ወታደሮቻቸው ምን ያደርጉ? ጅል ብቻ ያድርጉ። የሚለቅ ሽማግሌ የሚለቅ ቤት የሚፈራ ዋናው ከላይ ብቻ ምንድነው ሲልክ እኛም ብቻ መጨረሻ ላይ ምን ይል ይሄ ውስጥ አንተ ለዳዕዋ እንኳን ቢሆን ሐራም እየሰራ ዳዕዋ ይፈቀድ ሐራም እየሰራን ቢዳ እየሰራን ዳዕዋ ይፈቀድ ዳዕዋ ሰዎችን እናገኛቸዋለን እብኑ ተይሚያ ሰውየው ምን አደረገ መንገድ ላይ እየጠበቅን ከበሮ እየመታን ዱርዬዎችን እንትን ጣሪያ አፈጠሪ ይችላል እነዚህ ሽፍቶችን ሽፍቶችን አመጣ ናቸው። እስላምን ተቀበሉ እኮ ጠጪዎች ነበሩ፣ ገዳዮች የሚደፍሩ ነበሩ። መንገድ ላይ አስገባናቸው አሉ። በምን ምን እያሰማናቸው መዛሜር ከበሮ እየመታን እየዘፈንላቸው ቀስ ብለን አመጣንና አሁን እስላም ውስጥ አስገባናቸው። በጣም የዋሃው ስላለ ውጤቱ ጥሩ ነው። ከታች ምን አመጣጣችን ምንድን ነው? የተበላሸ የተበላሸ አልጋያ ከላይ የምናየው ውጤት ላቱበርን ወሲላ መነሻ ሐላል በምንም ውጤቱ ብቻ ይስተካከል እንጂ ከታተመ እንደፈለግ አሰራም ሳይባል በረካ ይኖረው ተመልሶ ይወጣል። እንደዚህ በእንደዚህ አይነት በሐራም ያመጣናቸው ሰዎች ተመልሰው ይሄዳል። በረካ ይኖረው አልገባችሁ? ምንድን ያለ ድገሙ። አይ አረብያውን ድገም እ አልጋያ ላ ወሲላ ምን ማለት ነው? ጋያ ማለት ምንድን ነው? ግን ማለት ነው ውጤት አፍ ላይ ያለው ውጤት ምንም ምን አታድርግ ላትበርሩ ማለት ምን ማለት ሐላል አታድርጉ ጥሩ አታድርጉ ምን አለ ወሲላ ወሲላ ማለት ምንድን ነው መነሻውን መዳረሻው አልጋያ ላትበርሩ ወሲላ አንድ ቃይዳ ነው ተገባ ራያው እኮ ሀጅ ነው የምታደርገው ብዙ ነገር ራያው እኮ ሰዎች ዳዕዋ ስታደርግ ራሱ ዳዕዋ ስታደርግላቸው ለምሳሌ አንዳንድ ጊዜ የሚደረግ ነገር አለ። ይህን ሰው ከዚህ ነገር ለማዳን አንዳንድ አስገዝቶ ሊሄድ ይችላል አይደል? አንዳንዱ አስገዝቶ ሊሄድ ይችላል። አንዳንዱ አይ መጠጥን አልንካበት ሊል ይችላል። አንዳንዱ አሀ ቆይ ቆይ ቆይ አሁን ተውሂዱን አትንካበት፣ ተውሂዱን ቁስሉን ከነካበት አደጋ ሊፈጠር ይችላል። ቆይ አሁን ዙሪያ ዙሪያውን ይሆነናል። ሐራም የሚሰራ ነገር ካለ ሐራሙን ስጠውና ሌላ ነገር ትልቅ ነገር አስተና በምንም አይነት መልኩ በምንም አይነት መልኩ እንደዚህ አይነት system የሆነ ባለማግኘት ሐራም ነገር አልተሻገሩም። የሆነ ግባቸውን ለማሳካት ሶሐባም ይሁን ታቢዒም ይሁን ሐራም ሰጥቶ ሐላል አላለም። መጀመሪያ የምንሄድበት ነገር ንጹህ መሆን አለበት። የሚመጡ ልጆች ግንባሩን ብትወጋው አይመለስም። አንድ ደግሞ አንድ ቃይዳ እንሰራለን። ይሄ አንድ ቃይዳ። ሁለተኛ ሌላ ቃይዳ ዑለማዎች ይናገራሉ። ጀሚዕ ثم ጀሚዕ ثم ነቂህ የሚሉት ነገር አለ። ሰብስብና አጣራ። ነቂህ ثم ጀሚዕ ይላሉ ሌሎች ላይ አጣራና ሰብስብ ይገኛል። አዮ ጀሚዕ ثم ነቂህ ነቂህ ثم ጀሚዕ ፕሪንሲፕል ነው። ዑለማዎች ከሐዲስ ላይ ሲምባጥ የሚያደርጉት ሰብስብና አበጥረው አበጥረህ ሰብስብ የት ይመቻችኋል? አበጥሮ መሰብሰብ ወይንስ ሰብስቦ ማበጠር? አበጥረው መሰብሰብ አይደል? ነብዩ የትኛውን የተጠቀሙ ይመስላችኋል? መጀመሪያ ሰበሰቡና ኡማውን አበጠሩት ወይስ አበጥረው ሰበሰቡ? አበጥረው ነው የሰበሰቡት። ለዚህ ነው ጅናት ይልከተለ ለዚህ ነው እስከ ድረስ ሄደ እነ ቁስጥንጥንያን የከፈተ ለዚህ ተበጥሮ የተሰበሰበ ተሰብስቦ ስታበጥር ግን እንደገና ይደስራለህ ተበጥነዋል ና ግባ ብለህ ሱፍይ ነው ሻአውንም ምኑንም አንድ ነገር ሳትናገር ሚሊዮን ጀማዓ ተሰለፈ ከሲባን ኢስማም ይመራል። አንድ ቀን ቢድዓን ስታነሳ ሰባ አምንት ሱራይ እንዳልነበር እንደውም ሞራል ሂድ ይቻል እያበጠርክ ግን እያበጠርክ ካመጣኸው ከለቀምክና ከሰበሰብ ግንባሩን ብትወጋው አይመለስም። የሚገርም ሙጃሂድ ነው የሚሆን፣ የሚገርም ዳዒ ነው የሚሆን፣ የሚገርም ዲኑ ላይ ተገናኝ ምን ካደረሰው አይበተንም እኮ ጀማዓ አይበተንም። ምን ሆኖ ከሆነ የተሰበሰበ መቄት መጀመር የነቢይ ስራ ናት፣ ሱሐቢይ ስራ ናት። እነ ሸኹል አልባኒ እኛ ተንቂ እናንተ ግን ተስኪያን ይላል። እኛ ተስኪያን ያዝ አረ ምን አሏችሁ? እብን ተይሚያ እንትናን ማለት ነው። ሸኹል አልባኒ በጣም ይሄ ሱፊ የግብፅ ሱፊ በጣም ይበዛል እኮ አንድ ሰው ሲናገር ሚሊዮን ሰው ተሰብስቦ ያዳምጠዋል። አህሉ ሱናዊ ዘንድ ግን ያለ ሰው በጣም ትንሽ ነው። እነሱ ተስኪያ እኛ ተስኪያ አይደል? እነሱ ተብያ ነው። እነሱ በነበራችሁበት ላይ ቀጥሉ ነው ያሏቸው። ወጣቱም ይመጣል፣ ፈተና አልተከለከለም። ያጣጣሚም ይመጣል፣ አልተከለከለም። መቃብር የሚሄደውም ይመጣል፣ አልተከለከለም። ለምን? መሐባ ሶብር ብቻ ነው የሚነግሯቸው፣ ሌላ ነገር አይነገር። አይነገርም። እና ሶብር ደግሞ ዩናይትድ ኔሽን ያውጃል። ምንም አይደለም። ይኸው ክላስ አያስነሳም። ለምን ህዝብ አታገኝ? ማን ይሸሻል? ማንም አይሸሽ። እኛ ግን ተስፋ ነው ያዝነው አሉ። ምን እያበጠርን እናያለን እንነግረዋለን። ቢድዓ ናት፣ ትመጣ ብራሴ ምን ይቅርብህ እያልን ነው መውለድ የሚፈልገው ሲወጣ ወደ መቃብር የሚሄደው ሲወጣ የተፈጠሩ ልጆች ብቻ ናቸው የሚቀሩ። ለዚህም ነው አሰብ ምድር ላይ አላኩረት አርድያ ምድር ላይ ያሉ ጀግኖች እነማን ናቸው? እዚህ ነው የተፈጠሩ። ገብቷቸው ነው ዲኑ ገብቷቸው እንጂ ዲኑን ተወልዶ ይሰጣል። አጥያ አጥያ ያው አሁን የነገርኳችሁ ቃይዳ ምን ነበር? ነጭ ثم جميع ወይንም ፈቂህ በሉት ከፈለጋችሁ ፈቂህ አስተምር፣ ከዛ ፈቅህ አይፈቀድም። መቼም አይፈቀድም። መቼም በሐዲስ ላይ ሙአሰስ ይሆናል እና መሰረቱ ሐዲስ ነው። ሰብስበህ አበጥር ሳይሆን አበጥረህ ሰብስብ። የነብዩ አህመድ ሱና ማሻአላ ይዛከን ጅግና አልባኒ ምንድን ምን አሉ ያልኳችሁ ምን አሉ እነሱ በተብቂያ ላይ ነው። እኛ ተብቂያ ነው። ተብቂያ ማለት ምንድን ነው? በነበርክበት ቀጥ አንድ የሚያደርግ ከፍተኛ ማለት ምንድን ነው? ማበጠር ማንጓለል ማለት እኛ እያበጠርን ነው ያለው፣ እነሱ ደግሞ በዛው ቀጥሉ ነው ያለው። ምንም አልነኩባቸው። ለዚህ እኮ ነው አንድ ክላስ የሚያነሳ ሰውና ምንም ክላስ የሚያነሳ ሰው ፍቅራቸው ሰዎች እኩላል። አንተ ሰው የሚጮህበት ክላስ ስላልቻ እኔ ሲጋራ አጫሹ ይላል ቃሚውም ጋር እዲገኢም ጋር ምንም ካላነሳበት አምረ ቢል ማዕሩፍ ነህይ አኒል ሙንከር ካላነሳ ሁሉም ይወዳል፣ ያጥፋል፣ ያገኘው ሁሉ ያጥፋል። አትነሳበትም ማለት ነው። ከዚህም ጋር መኖር ትችላለህ፣ ከዚህም ጋር መኖር ትችላለህ፣ አባትም ጋር ሰላም መሆን ትችላለህ። የዛን ጊዜ አጃቢ ይለታል፣ ያደግማል፣ ችግር አለ። ቀስ ብለን ما استمر مثل السنة فإذا كان خروجها لوطفا كهنا مع غير ذي محرم معصية يعني الزمد لوطفا ينجل كهنا لم يجب إلزامها الحج حج وجود بسال بلو ما تكدر عيد فكر وهو رعاة رعانة بأمر بتعداد يؤدي إلى معصية ودون جل إنها متعف الزازل ودون جل إنها متعف الزازل ገንዘብ ቢኖራትም መሕረም ከለለ መሄድ አትችልም። ውሆ ጠዋ እንደዛ ከሆነ ጠዋ አይሆንብን። ሀጅ መሄዷ ጠዋ ነው። ቢአምሪን በትዕዛዝ ዩአዲ ለመዕሲያ ወደ ወንጀል መንደርደሪያ በሆነ ትዕዛዝ እያሰራናት ጧዓ ምን እያሰራን ጧዓ እያሰራናት ነው። የምትሰራው እኮ ጧዓ ነው። ሂዳ አረፋ ላይ ነው የምትቆመው። ሂዳ ጧፍ ነው የምታደርገው። የምትሰራው ጧዓ ነው። ግን የሄደችው በምን ላይ ምንን እየረገጠች ነው የሄደችው? ሐራምን እየረገጠች ነው የሄደችው። ዩአዲ ለመዕሲያ ወንጀል በሚያሰራ ነገር ላይ እየተንጠላጠለች ነው። ጧዓ ነገር እየሰራች አያስፈልግም እንደዚህ كساعية إلى الخير بكسب فرجها التي الويل لا تزني ولا تسقط الشهيد ይላል ቃል እንደዚህ አይነት ወንጀል እየሰራ መልካም ነገር እሰራለሁ የሚል ሰው ወንጀል ቢድዓን እየረገጠ መልካም ስራ እሰራለሁ የሚል ሰው ከፋዕየትን እንደምትሰራ ሴት ነው ኢለል ኸይሪ ኸይራት እንደምትሰራ ሴት ሚን ከስቢ ፈርጅሃ በብልቱ ሐራም ትሰራና ገንዘብ ታጠራቅምና ዝሙተኛ ሴት አዳሪ ሆና ትሰራና ምን ታደርጋለች? ሰደቃ ትሰጣለች ለምስኪን። ምን እየሰራች ዝሙት ሰርታ በዝሙቷ የተቀበለችውን ገንዘብ ከሀብታሞች ምን ታደርገዋለች? ለምስኪኖች ሰደቃ ትሰጣለች። ለምስኪኖች ሰደቃ ትሰጣለች። እንደዛ ነው ሐራም እየሰራ ይሄን ነገር የሚሰራ አይን የሚሰራ ለኪል ወይ ወጆ ላታሰፈር በቂቶ ደቃሽ ይሰራ ወላ ተግኒ ዚነት ማለት ይጥራል አቁሉ እንተሃ የኸጧቢ ንግል ያለቃ አቁሉ ላለ ወሁም አህልሱናዎች ለሚዲህ ለልመርአ ለሴት ልጅ አላበቁ አንቱ ሳፊረ መንገድ መሄድ እንዱኒ መህረም ያለ ዘመድ ሙጥለቀን እንደው ያለ ገደብ ይበቃልሻል አላሉ። ያለ ዘመድ አላሉ። ወኢነማ አባሁ ለሃ የፈቀዱላት ዛሊክ ይህን የፈቀዱላት ሲሰፈር ልሐጅል ዋጅብ ከሰዎች ውስጥ ማለት ነው የፈቀዱ አሉና ሀጅ ላይ ስትሄድ ስትሄድም ችግር የለም የሚል አለ ዋጅብ ስለሆነ እና ታውቃለህ አብዛኛው የሚሄደው አጃጆች ጋር ቀላቅሎ ማስሄድ ይችላል። ሁሉም ለጠዋ ስለሆነ የሚሄደው ሀጅ ላይ ደግሞ ምንም ችግር ላይ ደርስ ይችላል። ከሌላው ቦታ ተአማኝ እና ከሚል አንጻር ይፈቀዷል። አቆሎ እኔ ላለሁ ይላሉ ፈውዛ ወሁም ሰዎች ለሚሪሑ ሐላል አላደረጉም የሚል መጣ ለችል ሙኻሊፎች ራሱ መጀመሪያ ማለታቸው ራሱ ኺላፎችና እንደው ቢሉም እንኳን ዋጅብ ሆነ ነገር ላይ ይፈቀዱ። እነዚያ የፈቀዱ ሰው ቢፈቅዱም እንኳን ዋጅብ ለሆነ ነገር ላይ ይፈቀዱ። ዋጅብ ላልሆነ ነገር አይፈቀድም። ቢባል እንኳ እሱም ራሱ ፈላስፍና ነው ብለን የቀራል ወሁም እነዚህ ሰዎች ለሚቤቱ አልፈቀዱም ለልመርአ ለሴልጅ አንቱሳፊረ እንድትጓዝ ምን መሕረም ያለ ዘመድ እንድትጓዝ አልፈቀዱላትም። ሙጥለቀን ዝም ብሎ ከደበለለው መልኩ መካን ሂጂ፣ አርባ ምንጭ ሂጂ፣ ያገኘሽበት ሂጂ አይደለም ያሉት የት ብቻ ነው ሂጂ ያሉት ሂጂ ያሉት ራሱ ከላፈትና ሰሞን ጋር የት ነው ሂጂ ብለው የፈቀዱላት ሀጅ ዋጅብ ከሆነባት ዋጅብነት ጥጋችንን ይላል ብለው ነው ያለ እንጂ ላይ ጥላት አይደለም። እኛ ለሐጅ የተፈቀደውን አምጥተን ደሊል አድርገን ሌላ ሀገር እንድትሄድ አንጠቀምበትም። ለደል ይህንን ወጣቀም መጀመሪያ ሐጅ ሂጅ ራሱ ማለቱ ምንድን ነው ብለናል። መጀመሪያ ኸላፈትና ነው እንደው ቢመጣም እንኳ ወሁም ለሚቢሑ አልፈቀዱም አንተካከር አልመርአ ሴት ልጅ ልትጓዝ ምን ዲኒ መሕረም ያለ ዘመድ መጥለቀም ገደብ መልኩ የትኛውም ሀገር ማለት ነው። ወኢነማ አባኡ ያበጡትና የፈቀዱት ለሃ ለሴት ልጅ የፈቀዱላት ዛሊክ ይህንን ጉዞ የፈቀዱላት ቢሰፈር ልሐጅ ለሐጅ ጉዞ ብቻ አልዋጅብ ዋጅብ ለሆነው ፈቅጥ ለሱ ብቻ ነበር የብሉ ኢማሙ ነወይ ኢማሙ ነወይ መጅሙዕ የሚባለው ኪታባቸው ላይ ስምንተኛው ጥራት ሁለት መቶ አርባ ዘጠነኛው ገጽ ላይ እንዲህ ይላል ወላ የጅዙ አይበቃም ይተጠዋ ለሱና ይተጠዋ ለሱና ራሱ ለሐጅ ለሱና መሄድ አትችልም ዋጅብ ስለሆነ ብቻ ነው ኺላፍ ያለው ሶስት አራት ጊዜ ሐጅ ለማድረግ አይፈቀድላትም የመጀመሪያ ዋጅቡ ጊዜ ከኺላፍ ጋር ይቻላል። እሱም ደግሞ ኺላፍ ሱና መሐዲሶች አይፈቅዱም። አንዳንድ ፉቃዎች አይ ዋጅብ ከሆነበት ችግር የለም ያሉ አሉ። እሱ ራሱ ኺላፍ ሱና ነው። ዋጅብ የተጠው አይበቃም ነው ተጠውዕማ አይጁዙ አይፈቀድም። ሲተጠውዕ ለሱና የሚደረግ አንድ ዋጅቧን አውርዳ ማለት ነው። ዋጅቡን አንድ ጊዜ አድርጋለች። በህይወት አንድ ሰው የሚወድበት አንድ ጊዜ ብቻ ነው። ከዛም በኋላ አራት አምስት ጊዜ ልትመላለስ ትችላለህ። ያ ሀጀት ተጠውዕ ነው የሚባለው። ለተጠውዕ ጊዜ ግን መጓዝ አይበቃታል። የሚፈቅዱት ሰዎች ናቸው። ወሰፈር ቲጃራ ለንግድ መሄድ አትችልም። ወዚያራ ለጉብኝት መሄድ አትችልም። ወነሁይማ ለመሳሰሉት መሄድ አትችልም። ኢላ ቢመሕረሚን ከዘመድ ጋር ከዘመድ ጋር ወነሁይማ ምን ይመስል ይቀጥ ወሰፈር ኢትጃራ ለንግድ ለዚያራ ለጉብኝት ወነሑና ለመሳሰል ለትምህርትም ቢሆን ያው እንደምንም ብሎ መህረም ይዞ መስራት መህረም ይዞ ካልተመጣ ደግሞ የነዛኞችን ዑለማው ልንጠቀምበት ነው አይደል? ለካፋታ ላይ እንጂ ስለተፈቀደ አይደለም። መድረሻ ይመጣል። አማራጭ ማጣት አማራጭ ማጣት የቻለ ሰው ግን ቢያደርገው ጥሩ ግንኙነት ሰላም በጣም ፈለዚነ እነዛ የተሳሃሉነ ነገሩን ችላ የሚሉት የሚዘናጉት ሀበት ዘመን ከአሁን ዘመን የሚዘናጓል የተሳሃሉ ነገሩን ገር በገር አድርገው በቀላሉ የሚያዩት ማለት የተሳሃሉ እንደ ቀላል አድርገው ያዩታል። የሀበት ዘመን እና ዘመን በዚህ ዘመን እንደ ቀላል ተደርጎ ተይዟል። ና ምንም አይገርምም። ምን ከምን ተነስታ ከሀገሯ አርባ ምንጭ ምንም አይገርምም። አንድ ነገር ግን ዑለማዎች የሚመለከቱት ነገር አለ። አይ መንገድ ላይ መኪና ሊበላሽ ይችላል አብዛም ራሳሁ ሲይዛ አደጋ ይዛ አደራለ ሌሊት ሰው ቢመጣ ብትደስ ምን ነገር ነው የሚደርስበት አይደፈሩም እሺ አልተደፈሩ ከተከሰተ በኋላ አይደለም ነገሩን ዑለማዎች የሚመልሱ እንደው ቢከሰት ብሎ ነው الذين እነዛ የተሰሃሉነ በቀላል የሚያደርጉት በርበገር የሚያደርጉት ነገሮች ይህ ዘመን ዘመን ላይ ሲሰፈርና አፌል ትጓዝ ማለታቸው ቢዱን ይመስላል። ያለ ዘመን ማለታቸው እንደዚህ ማግራራታቸው የተሳሃሉን ማለት የሚዘናጉ በርበገር የሚያደርጉት አሁን ዘመን በአሁን ዘመን ሲሰፈርና መጓዟን ቢዱን ማህረም ማለት ይዛውት ማለት ማህረም ሰፈሪ በየመንገዱ ሲሄድ ማለታቸው በየመንገዱ የአጅም ማለት ባገኘችበት ሲሄድ ለሱም ትሄዳለች፣ ለንግድም ትሄዳለች፣ ለትምህርትም ትሄዳለች፣ ለዳዕዋም ትጓዛለች። ለምንም እያገሩ ትጓዛለች። ላ ይዋፊቁሁም በዚህ ላይ የሚስማማቸው የለም አሃዱ አንድም ሰው አይስማማቸውም። እነዚህ ሰዎች የፈቀዱትን ሰው ምን ዑለማ ከሊቃውንቶች የሚስማማቸው አብሯቸው የሚሄድ መስማማቸው ይደገፋቸው እነዚህነ እነዚያ ዑለማዎች ዩዕተዱ ቢቀውልህም ንግግራቸው ተሰሚነት ያለ ዩዕተዱ ቢቀውልህም ንግግራቸው ተችሉ ያሉት ዑለማዎች አይፈ አልገባችሁ? የሚፈቅዱ አሉ። ከለዲነ እነዛ የተሳሃሉ ነው ነገሩን በዘበዘር በርበዘር ያደረጉ አሉ። ተቆም ተጣላሁም ትልቂ አዎ ሂጂ ሂጂ በፍቃድ አይደለም መደረግ ያለበት። በቃ ምንም አማራጭ ከሌለ ስላካለ ብለው ነው እንጂ መናገር ያለባቸው ችግር የለም ብሎ ፍቃድ መስጠት ተብሎ ይላል። አማሪ ጋር የሚያመጡት ደሊል ምንድን ነው ብለናል። ደሊል የሚያመጡት የሚያመጡት ደሊል ምን ነበር? ይበቃላል ምን ነበር ይላል የሐጅ ነው አይደል የሚያመጡት? እሺ ሐጅ እንደዚህ ያመጡት አንተ ምን ብለን ሐጅ ሴት ልጅ ብቻዋን ትሂድባል። እሱም እኮ ከላፈችን ነው ነብዩ ከጃሃል አባረውታል አይደል? እሱ ይዘል እሺ እሱ ምን ነው ቢሆን ምለት ምን ይላል? ሐጅ ላይ አንድ ሴት መሄድ ትችላለች። እዚህ ሌላው ማርባ ምንድነው ትችላለች፣ ለልጅ ምንድነው ትችላለች፣ ለጉብኝት ትችላለች يلتجن ሀጅ ዋጅብ ይሄ ግን በቀላል ያጅት ገርበገር ያደረጉት ያደግ ዘመን በአሁን ዘመን በቀላሉ ፈትዋ የሚሰጡት የሰፈር መርአ የልጅ መሄድ ትችላለች ብለው ቢድን መሰል ያለ ዘመድ መሄድ ትችላለች ትችላለች ብለው ፈትዋ የሚሰጡት የትል በማንኛውም ጉዞ አይዋፍቁሁም አለይ የሚስማማቸው የለም ሰሃቡን አንድም የሚስማማቸው የለም የሚቀበላቸው የለም ምን ዑለማ ከሊቃውንቱ ከዑለማ አንድም እነሱ ጋር የተስማማ የለም አለዲነ እነዚያ ዑለማዎች ዩዕተዱ ቢቀውልህም ንግግራቸው የሚቆጠሩ ሰው ወንኳ ዛዒማ ተናጋሪ ይበቃልሻል ቃታ የለም ሂድ ይበቃልሻል ቃታ የለም ሂድ ላ ለይሰ ሚነል እነዚህ ዳዒዎች መንደር ዳዒ እዚህ አካባቢ ዳዒ ዳዒ ቀስቃሽ ዳዒ ኢልማቸው ከዳዒ ፕሪንሲፕል አይደለም ከዳዒ እውቀት አይደለም ከዳዒ መቀስቀስ ከዳዒ ነዳጅ ይሰማሃል። አዎ በዛ በሰማው መስራት አለብኝ እንድትል ብሶትህን ውስጥህን ይቀሰቅሳል እንጂ ከዳዒ ትጋፋለህ። ይህን ነው ከዳዒ ሸሪዓ ነው። ሸሪዓ የምናገኘው ከነማን ነው? ከዑለማዎች ምን ቡጡን ልኩቱብ እንሰራለን እንማራለን። ያንን ወደ ተግባር እንድናመጣ ቅስቀሳ ይሰጣል። ያንድን ሰሃባ ታሪክ ሲነግርህ አአ እኔም በሰረተ እኔም ባነበብኩት መስራት አለብኝ እንድትል እንጂ ከሱ ይቀጣል። ዳዒ ቀስቀስ ነው እንጂ ዳዒ እውቀት ብቻ ለዚህም ነው ዑለማዎች ላይዋፊቁ ማለት አሐድ ምን ልዑለማ ከዑለማዎች አንድነት ጋር የተስማማ የለም። አለዚነ እነዛ ዑለማዎች ወእሰዱ ቢቀውልህም ንግግራቸው ተሰሚነት ያለውና ፈጽሞ ያላቸው ዑለማዎች አልደገፉም። የፈቀደ ሰው ይኖራል፣ የፈቀደ ሰው ይኖራል። በአሁን ዘመን ይሄ ቀውጤ ይመስላል። በነ ብን ሲኒያ ዘመን፣ በነ ብን ልቀይም፣ በነ መሐመድ ብን አብዱልሃብ፣ በነ እብኑ ከሲር፣ በነ ዘሃብይ ዘመን አልነበረም ይሄ በነ ቡኻሪ ዘመን ይህ አልነበረም። አሁን ዘመን የመጣው አሁን ዘመን ላይ ያሉ ዑለማዎች ናቸው ተቃውሞ እስከዛሬ የሚጠራ ነው። ፈትዋም ቪዲዮም ይሁን ማን ፎቶግራፍም ይሁን ምንም ይሁን በዘመኑ ያሉ የነበሩ ሰዎች እነ ሼኹል አልባኒ እነ እብኑ ባዝ እነ አብዱራህማን አልዓፊፊ እና አብዱረዛቅ አልዓፊፊ እነ ሼኹል ባራሲ እነ ሼክ ዑሰይኒ ላ እነዚህን አጅላ አልዑለማ ጥረት ካሮቻችን ባንዲራዎቻችን እነዚህ እነዚህ ናቸው ዘመኑ ላይ ያሉ እነሱ ናቸው ስፋውን የሚፈልጉ መሐዲሶችም እነሱ ናቸው፣ ሙፈሲሮችም እነሱ ናቸው፣ ፈቂሆችም እነሱ ናቸው፣ ኡሱልዮችም እነሱ ናቸው። ሁሉም ነገር አምቀው ከበው እነሱ ናቸው። እነዚህ ሰዎች ከፈለፉ ፈለፉ። ለምን እኛ ተከታዮች ነን። እኛ እኮ ሙቀልዶች ነን ተከታይ ነን። እኛ ተከታይ ነን። እነዚህ ዩዕተዱ ቢቀውል ንግግራቸው በሐዲስ ደረጃ ላይ የመጠጡ ሰዎች አልገጠሟቸውም፣ አልተስማሙም ከተፈቀዱ ሰዎች ጋር እያሉ ወቀውሉሁም ማለታቸው እነ መሕረመሃ ዘመዷ አሉ አንድ የሚል አባባል እነ መሕረመሃ ዘመዷ ዩርኪቡሃ ይጭናታል ፊጣኢራ አውሮፕላን ላይ ይጭናታል ثم يستقبلها ከዛ ይቀበላታል መሕረመሃ አፈር ሌላ ዘመዷ እንደ ውስሊሃ ስትደርስ ኢለ البلد الذي እዛ ሀገር ትሪዱ አሰበችው ሀገር ለምሳሌ አውሮፕላኑ ከኢትዮጵያ ይነሳል የት ነው የሚያርፈው ጅዳ ጅዳ ላይ ዘመዷ ይደወለትና ልክ አሁን ቁጥር አንድ የሚነሳው ፕሌን ላይ ነው ያለችው ተቀበላል። እዛ ዘመዷ ይጠብቃል፣ ከዚህኛው ጫፍ ዘመዷ ይጭናታል። ይህንን ብለው የሚያመጣው አዛ ላይ ተመሰረን ማዕተነን አቁሉ እነ መሐረመሃ ዘመዷ ይርክቡሃ ይጭናታል። ከጣራ እትሌኑ ላይ ይጭናታል። ثم يستقبلها ከዛ ይቀበላታል። መሕረሙሃ አልአኸሩ ሌላ ዘመዷ ደግሞ ይቀበላታል። ይህ እንደ ውሱሊሃ ስትደርስ ይህ ኢለል በለድ እዛ ሀገር የት ሀገር አለቤ ትሪዱ አንድ ዘመድ ይቀበላታል፣ ከዚህ ጫፍ አንድ ዘመድ ይሸኛታል። ይሄ ቢሆን ምን ችግር አለ? ጥያቄ ተነሳ። لأن الطائرة آه አይቻልም። ይህም ራሱ አይቻልም። የአርባ ደቂቃ አምሳ ደቂቃ እኮ መንገድ ነው። ምን በፕሌን ላይ ምን ምን ጣጣ አለ? ከዚህ እንትን ኤርፖርት ድረስ ማን ይወስዳታል? አባቷ ይወስዳታል። እዛ ደግሞ ወንድሟ ይቀበላታል ወይ ባሏ ይቀበላታል። ከዛ ምን ችግር አለ? ይሄንን አይቻልም እያለ ለምን ለአነ ጣኢራ ምክንያቱም ፕሌን መእሙነቱ ታማኝ ናትና ይላሉ የተጓዦች ብዛት ስላለ ሩካን ማለት ተጓጓዥ ማለት ነው። የተጓጓዥ ብዛት ስላለ من الرجال ወንዶች አሉ፣ ወኒታ ብዙ ሴት አለ። እዛ ውስጥ አባንም ትንቀሳቀስ እንጣጣለ ምን ይደርስባታል ብለው የሚፈቅዷል የሚፈቅዱ ሰዎች እነ መሕረማ ዘመዷ ይርኪቧ ይጽናታል ትባይራ ስለሌለ ስመስተቅብሏ ከዛ ይቀበላታል መሕረማ አቃፋት ሌላ ዘመዷ እንደ ውስጥ ሌላ ስትደርስ ለልበለት እዛ ሀገር አለቤት ቤቱ አስተደቀዋል እና ችግር የለውም ማለት لأن الطائرة ምክንያቱም ፕሌን መእሙነቱን ታማኝ ነው ምንም አደጋ ያለበትም ቢጃኢህም የበነፈጠራ ሊማ ፊሃ ፕሌን ውስጥ ከስረቲ ሩካት የተጓጓዦች ብዛት ስላለ የሪጃሌ ብዙ ወንዶች ወኒሳ ብዙ ሴት ስላሉ እነሱ ጋር ተቀላቅላ ትንሽ ይስራለዋ ይሄ መልስ አለ ነቁሉ ለሁ እንደ ብለን መልስ እንሰጣለን እያሉ ሰውዛ ምን ከላ ከዚህማ ተቆጠቡ ከላ አይቻልም አይቻልም አትበሉ እንደዛ አትበሉ ሁልጊዜ كل جزء كلمة سلامات كاريج خلا خلا تقطع وخذنا بابا تقطع كلمة سلام الله تبل تبل كلمة الطائرة كلمن أشد خطرة من دون ما رجوا يخفان من غيرها هل لا يبل كاريج يخفان لمن لأن الركابة أجاب جوتي يخلطون يتخلط خلاص فيها كلمة لا يتخلط خلاص وربما عندما عندما نجي على الفندق أجلس يفتح كم تسلال ولا جنب رجلي خوان بيكون አብራ ትቀመጣለች። እዛ ምን ይፈጠራል? ሰላሙን ሰላሙን ኢብቲሳሙን ተዋዕዱን ፈሊቃኡን ብለናል። መኪና ላይ አንድ ወንድና ከክፍለ ሀገር ከአዲስ አበባ አርባ ምንጭ የምትመጣ ዝም ብላ ትመጣለች። አብራ ከተቀመጠች አጠገቧ ልትሞት ልትሞት ትችላለች። ሰው ናት። እሱም ሰው ነው፣ እሷም ሰው ናት። እሷም ሰው ናት፣ እሱም ሰው ነው። ልቧ ይሰጣል። የሆነ ነገር ይፈታል። ሸህዋን ወጣትነት አለ። ተማሪ ናት። ተማሪ ወጣት ናት። ተማሪ ናት ማለት ወጣት ናት ማለት አይደለም። ወሩተማ የት ላይ ያለው አደጋ አሁን የሚነግርህ እንደውም አደጋ የሰፋ ነው አሉ። كلا ተቆጠቡ ከዛ አባባላቸው አደጋው የሰፋ አይደለም አትበል። ፈጧይራ ፍሌን አሸዱ ፈጠረ አደጋ የሰፋ ነው ምንረኛ ከሌሎች ተበለጠ የሰፋ ያነ ምክንያቱም ተጓጓዦች መክተሊት ይቀላቀላል። ይህ ፍሌን ይቀላቀላል። ወሩበማ አንዳንድ ጊዜ ወንድም ቢሄድ ግን ከወንድ ጎን ወሩበማ አንዳንድ ጊዜ እንደውም ሌላም የከፋ ሊፈጠር ይችላል። ምን ያሪዱ ያሪዱ ሊከሰት ይችላል። የጣራ ለክሊኑ ሊከሰት ይችላል። ማይስትሪ ማይስትሪፏ የሚያስቀይራል። አንስቲዛያ ካጣጣ የሚያስቀይራል ነገር ሌላ መጣሪን አኸር ወደ ሌላ ኤሪፖርት ይቀይራል። አይ አሁን ሰላም ስላልሆነ ወይ ጉም ምናምን ነገር ስለተፈጠረ ዳመና እንትን ስላለ ወደ የመን ረፍ ሰንዓ ሂዱና ከሰንዓ ነገር ትመጣላችሁ ሊባል ይችላል። ኢትዮጵያ plane የት ይዞ ሄድ ይችላል? ሰንዓ አያርፍና በማግስቱ ጅዳ ሊሄድ ይችላል። ጅዳ የሚጠብቀው ሰው የለም። ሰንዓ ማን ነው ይጠብቃል? ማንም የለም። ስለዚህ አብረው ተጓዦች ሰው ጋር ስሉ ይዞ ሊሄድ ይችላል። ሊሄድ ይችላል። አንዳንድ ሶስት አራት ሴቶች ቁጥ ምን አይደለም የምንነገር ሸሪአው ሸሪአው እንደዛ አይደለም። ሸሪዓው አንዳንድ ሴቶች ቁጥ ሊሆን ይችላሉ። እነሱን አይደለም ሸሪዓ አጠቃላይ ማውን የሚችላል ገብታችኋል? ወሩበማ አንዳንድ ጊዜ ከጅሊስ ልትቀመጥ ትችላለች ላ ጀንቢራ ጅሊስ ከወንድ ጋር ወሩበማ እንደውም አንዳንድ ጊዜ የዕሪዱ ሊከሰት ይችላል ሊመጣ ይችላል ለጣኢራ ለተሌኗ ሊከሰትባት ይችላል ምን ምን ሊመጣባት ይችላል ዜኗን ራሱ ማይስሪፏ የሚያስቀይራል ማይስሪፏ የሚያስቀይራል ከምን አኔ ቲጃሂያ ካጣጣ የሚያስቀይራል ነገር ወዴት የሚያስቀይራል ላ መቃሪን ኤርፖርት ማለት ነው መቃር ማለት ኢላ መጣሪን አኸር ወደ ሌላ ኤርፖርት የሚያስቀይራት ነገር ሊፈጠር ይችላል። አላ ተጂዱ ያቺ ልጅ አታገኝም ለየስተቅቢሉሃ የሚቀበላት ፈተኩኑ ትሆናለች ሙዓረበተን የተጋለጠች ትሆናለች ልልኸጠር አደጋ የተጋለጠች ትሆናለች። ከዚህ ሶንአ ስትሄድ አንድ አጅነቢ እንደ ወንድሙ አድርጋ ነው ትወስደዋል። ለምን ሰላ ቦታ ላይ እሱ ብቻ ነው የደረሰላት። የዛን ጊዜ ህይወቷን አሳምታል። ምክንያቱም በዚህ በቀላሉ መገላገል አለብኝ ነው ህይወቴን አትርፎታል ነው የምትለው ያ አጅነቢ። አለቀ። ግንኙነታቸው ይቀጥላል። ህይወቴን አጥፍቶታል። እኔ ሰን ውስጥ ሌቦች ይበሉኝ፣ አደገኞች እያጠፉኝ፣ ይህንን ነው የምታስበው። ስለዚህ በዚህ በቀላሉ በግንኙነት ሲገላገል ይሳፈል ይችላል። ይህን መጣል ተዋደ ተውበት አንተ በዛ አይደለም እዚህ አትክክሉ ስንት ነገር ህይወቷን ሳይሆን እጣራለሁ ብላ እንዳትጣራ ስትባት የሆነ ነገር አደረገ። ወማ ተኩኑ ልመጣ ሴት ልጅ አትሆንም ሲበለግን አንድ ሀገር ነው። ወማ ተኩኑ ልመጣ ሴት ልጅ ምን ታደርጋለች? ምን ትሆናለች? ወማ ተኩኑ ልመጣ ምን ትሆናለች ብላችሁ ትጠብቃላችሁ? ሲበለግን አንድ ሀገር ላይ ያለች ላታሪፉ የማታውቀው ሀገር ላይ የማታውቀው ሀገር ላይ ያለች ሴት ምን ታደርጋለች ብላችሁ ትጠብቃላችሁ? ወላ ነፍረኑ ለሃ ዘመድ የለም ይህ በዛ ሀገር ውስጥ ዘመድ የሌለባት ሄዳ ምንም ታደርግ ይመስላል አርባ አምስት ነው ታደርግ ተጠበቁ ተጠበቁ ለምንድን ነው የለ የሚታዘብ የለ የሚጮህ የለ የሚያለቅስ የለ እንደ በለቱ ሂድ ይመጣል አላሁ ለዚ ያራ አላህ ያይናል እንዲገም ተናሽ ይተቆታል ግን ይሄ ነገር ሊፈጠር ይችላል ወማዛ ተኩኑና አትልም ትሆናለች በለግን አንድ ሀገር ላይ ምን ትከፍታላችሁ ላተዕሪፉ የማታውቀው ሀገር ነው ወላ መሕረመ ለሀዚ ዘመድ የሌለበት ሀገር የለም። ይሄን እዛ ጣላት ምን ታደርጋለህ ብላችሁ ትጠብቃለች። አሁንም ትሄዳለች ሴት እሺ፣ አርባ ምንጭ ትሳተና የት ትሄድ? አዲስ አበባ ትሄድ ትሄድ እሺ ትሄድ ማታ ዘጠኝ ሰዓት አስር ሰዓት ላይ ወንድሟ ጠብቃ እሱ ደግሞ ሌላ ምን ሊፈጠር ይችላል? ሻሸመኔ ላይ ወይንም ደግሞ ሀገርን ለማንኛውም ይበቃል ብለን ሳይሆን እየሰራን ያለ ነው መድረሻ የማታ የተቻለውን ያክል ደግሞ ከዛውም ከሀራም ሀራም ይሻላል ማለት አይደለም። ግን አንድ ነገር የመስራት ነገር ህጉቻችን ከካፊር ጋር አትሰል የትኛውም ቦታ ላይ ሲከላል መኪናም ውስጥ ምንም ውስጥ ሲሆን ቢያንስ ወደ ሙስሊም መሰዳት ሁለቱም ሐራም ሀራም ነው። ሁለቱም ሐራም ወላኪን የከፋ ነገር አለ አደገኛ ነገር አለ። ካፊር ካፊር ካፊርን ከተጠጋ ካፊር ልብሽን ሰንጥቆ ተገባ ይኑቲ አለቲ አለዚ ትሁዲ የምትዙ ነው ሐራም ያስቀይራል። ብዙ ነገር አቅጣጫ እያሰጠ ነገር ወምን አስባቢ ሕዝብ الفروج ومن أسباب حفظ الفروج ብልትን ከመጠበቅ ይመደባል መንዑል ኸልዋ ማግለልን መከልከል በይነ المرأة والرجل በሴትና በወንድ መካከል ብቸኛ መሆናቸው الذي ليس محرما لها ዘመዱ አካል ሆነ ወንድ ጋር ومن أسباب حفظ الفرج ብልትን ከመጠበቅ ይመደባል ዝሙትን አታድርግ ተብሎ አይደለም የሚጠበቀው ወደ ዝሙት መንደርደሪያዎችን መዝጋት ነው ሸሪዓችን ራሱ ሰድ ዘሪዓ የሚባል ህግ ነው ሰድ ዘሪዓ ቅድም እንደነገርኳችሁ ፈትህ ثم جمع ወይም ነቅህ ثم جمع አልጋያ ላ ቱበሪሩ ልወሲላ ይህን አልነገርኳችሁ አለገርኳችሁ ይህንም ማጠራቀም ማለት ግን ሰደ ዘሪዓም የሚባል አለ ዝሙት አትስራ መጀመሪያ ወደ ዝሙት የሚያደርሱ ነገሮችን መዝጋት አትሳቅ አይባልም የሚያስቅ ነገር አታውራ ነው ومن أسباب حفظ الفروج ومن أسباب حفظ الفروج بالذين كما تبدأ كما تبدأ مكنياتك عندنا سبب منع الخلوة خلوان مكلفل بين المرأة والرجل وندنا بسيط مكاكل لبستاك ما جل المرأة خلوة ريتاكا مهر الذي ليس محرما لها جمد على حنون لبعض فريتوامه فريتوامه كلتن كما تبقر خلصنا القطف عن جد بطن كلتن لما تبقر على صلى الله عليه وسلم نبي جبلا من كان يؤمن بالله واليوم الآخر وملائكة يوكتبها من مجرد والله ينسر بكاي فالله يأمنا يمت الرحاق عند في الأربع اللي هالا من هذا الدرس وملائكة أمنا بكتب الكامنا هالا مثلا يتوقع كلتهم أدقاء እዛ ሄዳለሁ ማለት ይህንን ጥፋት አለ። ያችን ያመነ ሰው አለ መንካነ የሆነ ሰው ይንግላ በአላህ ያመነ ወለው ምን አክር በመጨረሻ ቀን ያመነ አላህ የተቀር ባለፈ የመልካማ ያለ ፈላ የኽልወነ እንዳያገኝ ቢምርአትን በሴት ለይሰ መዓሃ ከሷ ጋር የለም በማህረም ዘመድ አይኖራት ከሆነ ፈኢነ ሳሊሰሁማ ሶስተኛቸው ሸይጣኑ ሸይጣን ነው ሶስተኛው ሸይጣን አያህ ተመልከት ተመልከት ድምፁ አይሰማም እንጂ አያ ቀጥለ ግንባሯ ነው አይኗ ምኑ አቋሟ ምኑ እንዳለ ያሳይ ማዳር ከንፈር ያሰጠ እሷን ምንድን ኦሪጂናል መልኳን እኮ አይደለም ያሳየው ይሰጣል ታውቃላችሁ እሷን ስታይ ኦሪጂናል መልኩ አይደለም ኦሪጂናል መልኩን የምታውቁ ካገባችሁ በኋላ ከዛም በፊት የሸይጣን ውበት አለ ራሱ የውበት አለ من كان يؤمن بالله بأ الله يأمنه واليوم الآخر فمن ترشى على من يأمنه فلا يخلون من التوكيدية يعني. فلا يخلون إن داقل في التون لهم بمرحة عن الاستهدام ليس معها فتوضر تيمور دون أعرف زمن تيمور منها يتوضر زمن تيمور دون داقل فإن ثالثه ما سبطينته الشيطان يتأمن وأنا أمير بن ربيعة عند حديثة سبب أمر بن ربيعة قال قال رسول الله صلى الله عليه وسلم والله ملحكنا بإذن ላያክልወነ ረጅሉን አንድ ወንድ እንዳያደላው ቢምርአ አንድን ሴት ይዞ እንዳይ ላተሕሉ ላ የማስበቃለትን ሚስቱ ያልሆነችን ወይ እህቱ ዘመዱ ያልሆነ ፈኢነ ታሊተሁማ ሶስተኛ ሰው አሸይጣኑ ሸይጣን ነው ለመሕረሙን ዘመድ የሆነ ሰው ሲቀር የማይበቃላትን ወንድ ላያክልወነ እንዳያዘል ረጅሉን አንድ ወንድ ቢምርአ በሴት ልጅ ላተሕሉ ላ የማስበቃለ ፈኢነ ታሊተሁማ ሸይጣን ሶስተኛ ሰው ሸይጣን ነውና إلا مهرم جمع يهون እንደሆነ ይካል قال قال المجدي في المنطقة شيخ المجدي منطقة የሚባለው كتاب ላይ عنده لا رواه أحمد أحمد جزوات ومن هنا حديثه وقد سبق معنا ترجمه الكل لابن عباس في حديث متفق عليه متفق عليه هنا حديث ابن عباس يذكر حديث الله الكل من قال الإمام الشوكاني الإمام الشوكاني من لو طار من بالو كتابات لي ስድስተኛው ጥራት መቶ ሀያኛው ገጽ ላይ እንዲህ ይላሉ። ወልኸልወቱ ቢልአጅነቢያ አጅነቢይን ይዞ ወደ ለብቻ ማግለል ማለት مجمع ተስማምተውበታል ዑለማው على تحريمها በሐራምነቷ ላይ ሁሉም ተስማምቷል። كما حكى ذلك الحافظ ሐፊዝ እብኑ ሐጀር في الفتح ፈትሑል ባሪ ላይ እንደዘገቡ كما حكى እንደዘገቡ ذلك ይህንን ስምምነት الحافظ ሼኹል ሐፊዝ ሐፊዝ ማን ከተባለ ማን ابن حجر الاسقلاني قال ابو لغه المرامه قال فتح الباري في الفتح اي في الفتح الباري فتح الباري شرحه البخاري بخاري من شرحه بالكتاب بخاري من ابرابه بالكتاب الزالي والخلوة ما قلل بالوار بالأجنبية أجنبية في سنيزو لبتا ما قلل لنا لبتا يزو مطلوب نتكلم مجمع أسمان صام لكون على تحريمها على أنه مهم ليس أسمان صام كما حقا ذلك الحافظ حافظ ابن حجر اللي تنازل في الفتح أبداً والله فما رضا وإلا في التحريم وحرام النتو مكنات ما في الحديث حديث يتكلم مكناتو تنبروا نبيه مكنات النبرون إنتو مكنات من دنيا ما قلل من كثيرا كيف ناطون دنيا آه. من كون الشيطان شيطان مهون وحرام يبرده ثالثهما سبت النسل شيطان مهون وحضوره إذا نور شيطان يوقعهما يزفكتوا المعزيان ونجري يزفكتوا ونجري يزفكتوا ወጥመድ ውስጥ ገብቷል። ኢዛ ከለት ልመርአ ማአል አጅነቢ ከወንድ ጋር ለብቻዋ ከሄደች ከሄደ አልፏል። የሆነ ታርጌት ውስጥ ገብቷል። ኢላማ ውስጥ ገብቷል። ኢላማ ውስጥ ይገባል። በጣም አደጋ በጣም አሰብሩ አላ አደም ልኸልዋ አሰብሩ አላ አደም ልኸልዋ አይሰሩ ምን አሰብሪ ባዕዳ خلوة على معرض العيسى تستمدد بطعم قلال بطعم قلال خلوة خادر رجوبها لك من يتوى عدد الخبر يزلن جنة مستوطمة يقول لك أكتبني وأما مع وجود المحرم زمالي يالا فالخلوة بالأجنبي وحاجنا من جدار مبلغ لا إجازين لك يمكن أن يكون المعسيا معسيا لما جد مع حضوري ልምትናእን ስለማይመች ውቁዕል መዕሲያ ወንጀል ላይ መደፈት ስለማይመች መዓ ሑዱሪ ዘመዷ እያለ ወንድሟ እያለ ስለ ሴት አታወራም፣ ስለ ተቃራኒ ጾታ አታወራም። ባሏ እያለ ስለ ተቃራኒ ጾታ አታወራም። የሆነ ሀያ ያለው ሰው አይደል? አዎ የዛን ጊዜ እሷም ራሱ ሀያ ይዛታል፣ ታፍራለች። ወንድሟ አባቷ ባሏ ጋር አጅነቢ ጋር አታወራም። ዋና ማአውዝ ቢል መሐረም ዘመድ ካለ ፈልኮል ወርቱ ቢል አጅነብያ ከአጅነብያ ጋር ለብቻ መሆን ጃኢዘቱ ይበቃል። ሚምኪን አይሁ ከል ማዕሲያ ስለማይኖር ማአ ሁዱሪ እሱ ባለበት አንድ ላይ ይቀመጡ ማለት አለ። ያ ደግሞ እክትላት ይከለከላል፣ ሌላ ይከለከላል። እክትላት የሚባለው ነገር ደግሞ ይከለከላል። ባሏ ካለ ባሏ የባሏ ወንድም ያጎቷ ልጅ እሷ ሆኖ አንድ ላይ መጅሊስ ላይ ተቀምጠው አንድ ምግብ ላይ ይብሉ፣ አንድ ማዕድ ላይ ይብሉ ማለት አለ። ለምን መሕረሟ እኮ ከጎኗ አለ፣ ኸልዋ ተፈጠረ ታክሲላጥ የሚባለው ነገር ደግሞ ይከለከላል። ተጀመረ ባሏ ካለ እሷና ባሏ አንድ ላይ እኔ ማጅነ ብዙ ከጎን ተቀምጬ ባብረን እናውራ አይባልም። አንድ ላይ ይቻል ነው። ምን ይከለክልናል? ምን ይከለክልናል? ተክሲላጥ ይከለክልናል። አያልቅም እንደ ይባል አይ የሁለት ቀን ጥራት ነው ያለን ኢንሻአላህ እህ